بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم የአቂቀት ዋስጥያ መጨረሻው ክፍል ይሆናል ዛሬ ኢንሻአላህ መጨረሻ ላይ የጠቀሱት ነገር ምንድን ነው ከዚህ በፊት እያሳለፍናቸውን የአቂዳ ጉዳዮች የሚያሟሉ ነገሮችን ነው في بيان مكملات العقيدة من مكارم الأخلاق ومحاسن الأعمال التي يتخلى بها يتحلى بها أهل السنة في بيان مكملات العقيدة عقيدان የሚያሟሉ ነገሮችን ማብራራት من مكارم الأخلاق የላቁ የሆኑ ስነ ምግባሮች እንዲሁም መሐሲን አዕማል ያማሩ ያማሩ የሆኑ ስራዎችም التي ያቺ የተሐላ ቢሃ አህሉ ሱነት የአህሉ ሱናዎች የሚጌጡባት የሆነች እህልስና ወልጀማዓ በአቂዳ ብቻ ሳይሆን በሌሎች ጉዳዮችን በስነ ምግባር ለሙስሊሙ ማህበረሰብ በማሰብ በመምከር በማዘን የላቁ የሆኑ ምርጥ ስነ ምግባሮችን በማሳየት ከሁሉም አንጃዎች የተሻሉ ሊሆኑ ይገባል። ምክንያቱም በሁሉም ነገራቸው ነቢዩን አለይሂ ሰላቱ ወሰላም ይከተላሉና ነው። በተለይ ይሄ የስነ ምግባር ሀለል ክፍተት በጣም ብዙ ነገሮችን ያመጣል። የያዝነውን የተሸከምነውን ትክክለኛ አቂዳ ላለማስተላለፍ አንዳንዴ እንቅፋት ሆኖ እናገኘዋለን። ምክንያቱም ሰዎች ያንን ነገር በሚመለከቱ ጊዜ አይ እነሱ ያሉበት ነገር ትክክል አይደለም፣ እንዲህ አይደለም፣ እንዲህ ተብሎ የሚከለክላቸው ነገር ይሆናል ወደኛ ወደ ትክክለኛ ወደ አህል ወልጀማ አቂዳ ወይም ደግሞ አካሄድ እንዳይገቡ ማለት ነው። ثم مع هذه الأصول ከነዚህ ኡሱሎች ጋር ደግሞ አሉ እንግዲህ ያኒ ካለፉ ኡሱሎቻችን ካየናቸው ከተማርናቸው ኡሱሎች ጋራ መሰረቶች ጋር የአእምሩነ ቢልማዕሩፍ በመልካም ነገር ያዛሉ ወየንሀውነ አኒል ሙንከሪ ከሙንከር ከመጥፎ ነገሮች ደግሞ ይከለክላሉ አላህ ስብሓነሁ ወተዓላ ሚችን ኡማ ኩንቱም ኸይረ ኡመትን ኡኽሪጀት ልናስ ብለዋል ኩንቱም ኩንቱም ኩንቱም ኸይረ ኡማ ያማረች ኡማ ህዝብ ሆናችሁ ኽርጀት ሊናስ ለሰዎች የተወጣች ሆነች ከዛ ምን ብሏል ተአምሩና ቢልማዕሩፊ በመልካም ነገር ታዛላችሁ ወተንሀውና አኒል ሙንከር ከመጥፎ ነገርም ትከለክላላችሁ ብሏልና ነው ዑለሞቻችን በአንድ ማህበረሰብ ውስጥ ይሄ ነገር ጠፋ ማለት ያኒ በመልካም ነገር አዘዝ ከመጥፎ ነገር መከልከል ማለት ነው። ይሄ ጠፋ ብሎ ማለት ያ ማህበረሰብ ምርጥ መሆኑ አከተመለት ማለት ነው ይላሉ። ያኒ ሁለቱ ነገሮች ከተነሱ መልካም መሆኑም አብሮ ይነሳል ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላምም መን ረአ ሚንኩም ሙንከረን ፈሊገይሩህ ቢየዲህ ብለዋል። ከእናንተ ውስጥ መልካም መጥፎ ነገር የተመለከተ ሰው በእጅ ቀይረው፣ ካልሆነም በምላሱ የመጨረሻ ደረጃ ሊሆን የሚችለው በልቡ ያንን ነገር መጥላት ነው። ከዚህ በታች ግን የሰውየው የኢማን ችግር መሆኑ ግልጽ ይሆናል። መጥፎ ነገሮች እየተሰሩ ምንም በውስጡ እንኳን የማይሰማው ከሆነ ማለት ነው። አለማቱ ጂቡ ሸሪዓቱ ይህንን የሚያደርጉት ደግሞ ሸሪዓ በምታስፈርደው መልኩ ነው እንጂ ስሜትን ተከትለው አይደለም። ወየረውነ ይመለከታሉ የኢቃመት ልሐጅ ሐጅን ማቆም ቀጥ ማድረግ ወልጂሃድ ጂሃድንም እንደዚሁ ወልጁምዒ ወልአዕያድ ጁምዓዎችና ዒዶችንም እንደዚሁ ማቆም መተግበር መዓል ኡመራኢ ከኡመራዎች ጋር እነዚህ ኡመራዎች ደግሞ እነዚህ ኡመራዎች ደግሞ በእኛ ተመርጠው መልካም ስለሆኑና የወደድናቸው ስለሆኑ ሳይሆን አብራረን ካኑ አው መልካሞች የሚሆኑ አመፀኞች፣ መጥፎች የሚሆኑ ወንጀለኞች የሚሆኑ ነው። ነቢዩ አለ ሰላት ወሰላም የተለያዩ ሀዲቶች ላይ መሪዎቻችንን እንድንታዘዝ እንድንከተል አዘውናል በነሱም ላይ እንዳንወጣ ከልክለዋል ነቢዩ አለህ ሰላት ወሰላም ይሄ በእነሱ ላይ አለመውጣት እነሱም በአደባባይ አለመዘርጠጥ በእነሱ ላይ ሙስሊሙ ማህበረሰብ እንዳይወጣ መምከር የአህሉ ሱና ወልጀማዓ መለያ ሲሆን የዚህ ተቃራኒ አካሄድና አቋም ደግሞ የኸዋሪጆች መለያ ነው ዛሬ ዛሬ የሚያሳዝነው ነገር በእነሱ ላይ የሚገፋፋ በእነሱ ላይ ውጡ የሚል በአደባባይ እነሱን የሚሰድብና የሚዘልፍ እንደ ጀግና የሚቆጠርበት ዘመን ላይ ደርሰናል። በተቃራኒው በተቃራኒው በእነሱ ላይ እንዳንወጣ የሚመክሩ ዕለሞቻችን ሶብር እንድናደርግ ትዕግስት እንድናደርግ የሚመክሩ ዕለሞቻችን ደግሞ የእነሱ ቅጥረኞች እየተባሉ ይዘለፋሉ። ነገር ግን የአህሉ ሱና ወልጀማዓ ቀዲመን ወሐዲተን አቋማቸው ምንድን ነው? እነሱ ላይ አይወጣም ነው። ነቢዩ ዓለይሂ ሰላቱ ወሰላምም እንዳትወጡ እንግዲህ ወደፊት በእነሱ ላይ ያኔ በመሪዎች ላይ ማለት መጥፎ ነገርን የማትወዱትን ነገር ትመለከታላችሁ ብለው ተናግረዋል። እንደዚሁም በሚያገኙት ነገር የራሳቸውን ወገን እንደሚመርጡበት ያኔ በገንዘብ በስልጣን የመሳሰል ነገር ማለት ነው የራሳቸውን ሰዎች እንደሚመርጡበትም ሌሎችን እየተዉ ተገቢ ሰዎች እያሉ ማለት ነው ጠቁመዋል። በዚህ ጊዜ ግን እንውጣ ወይ ሲሏቸው ነቢዩ አለ ሰላቱ ሰላም ሶላት እስከሰገዱ ድረስ እንዳትወጡ ብለዋል። ሌላ ቦታ ላይም በእነሱ ላይ ግልጽ የሆነ መረጃ ላንተረው ኩፍራን በዋሐን ግልጽ የሆነ ኩፍር እስከምታዩ ድረስ ከአላህ ስብሓነሁ ወተዓላ መረጃ የመጣበት ሆኖ ማለት ነው። እንደዚህ ካልሆነ እንዳትወጡ ብለዋል። ይህም ራሱ መጨረሻ ደረጃ ላይ እንውጣ ቢባል ኩፍር ታይቶበት ሶላት የማይሰግድ ሆኖ ማለት ነው። ሙስሊሞችን አዛ የሚያደርግ ሆኖ ንውጣ ቢባል እንኳን ራሱ አቅም ግንዛቤ ውስጥ ገብቶ እንጂ ዝም ብሎ በስሜት እየተነዳ መውጣት አይደለም። ወዩሐፊظነ አለ ልጀማዓቲ በጀማዓ ላይ ደግሞ ጀማዓዎች ላይ ይጠባበቃሉ። ያኒ ሶላት ልጀማዓ ይሰግዳሉ ነው። ሐታ እንኳን ቢድዓ ነገሮች ቢታዩም ወንጀሎች ቢታዩም እንኳን አህል ሱናዎች ሶላትን ሰላት አልጀማዓን አይተውን በእነዚህ ምክንያቶች ነው። ወየዲኑና ቢነሲሐት ልልኡመቲ ለኡማዋ ነሲሓ በመስጠት ደግሞ ወደ አላህ ስብሓነ ወተዓላ ይቃረቡበታል። ያኒ ሃይማኖታቸው ክፍል ያደርጉታል። ወያዕተቂዱነ ማዕና ቀውሊህ ሰለላሁ ዐለይሂ ወሰለም የነቢዩን ዐለይሂ ሰላቱ ወሰላም ንግግር ማዕናውን ትርጉሙን ይቋጠራሉ፣ ያምናሉ። ያም ምንድን ነው? ነቢዩ ዐለይሂ ሰላቱ ወሰላም አልሙእሚኑ ሊልሙእሚን አማኝ ለአማኙ ከልቡንያኒ እንደ ግንብ ነው እንደተገነባ ግንብ ነው የሹዱ ባዕዱሁ ባዕዳ ከፊሉ ከፊሉን የሹድ እያጠናክረዋል ብለዋል ነቢዩ ዓለይሂ ሰላት ወሰላም። አማኝ ለአማኝ ያጠናክረዋል። ወሸበከ በይነ አሳቢዒሂ በጣቶቻቸው መካከልም እንደዚህ አጣበቁ ነቢዩ ዓለይሂ ሰላት ወሰላም። እንደዚሁም የነቢዩ ዓለይሂ ሰላት ወሰላም ንግግርን ያምናሉ። መሰሉል ሙሚኒና መሰሉል ሙእሚኒና የአማኞች እኮ ምሳሌያቸው አሉ ነቢዩ ዓለይሂ ሰላት ሰላም في ተዋድህም ወተራሑሚህም ወተዓጡፊህም በመተዛዘናቸውና በመዋደዳቸው ላይ አንዱ በሌላው ላይ አዛኝ በመሆኑ ለስላሳ በመሆኑ ላይ ማለት ነው። ከመሰል ጀሰድ ልክ እንደ ጀሰድ እንደ አካል ነው። ኢዘሽተካ በታመመ ጊዜ ሚንሁ ከሱ ከአካል አንዱ ክፍል በታመመ ጊዜ ዑድውን አንድ አካል በታመመ ጊዜ አንድ ክፍል በታመመ ጊዜ ተዳዓ ለሁ ለሱ ይጠራራል። ሳኤሩል ጀሰዲ የተቀረው አካል ጣት ሲታመም እንደሚታወቀው መላ አካላታችን ይጠራራል ለዛ ህመም ማለት ነው እንግዲህ ቢልሑማ በትኩሳትና ወሰሃሪ እንቅልፍ በማጣት እጅ ታሞ ሌላው አካል አያርፍም እግር ታሞ ሌላው አካል አያርፍም ራስ ሲታመም ሌላው አካል አብሮ ይታመማል አብሮ ይንገላታል አማኝም እንደዚህ መሆን አለበት ዛሬ ዛሬ የራሱን አካባቢ ብቻ እያየ የሚያስብ የሚተክዛል። እንደዚህ መሆን የለበትም። ሶሪያ ላይ ሙስሊሞች ላይ የሚደርሰው ነገር የማያሳስበው ካለ ልቦናውን ሊፈትሽ ኢማኑን ሊፈትሽ ይገባዋል። ሳውዲ ላይ ሊከሰት አንድ ነገር ቢከሰት የማያመው የማይረብሸው ሰው ካለ አሁንም ኢማኑን ይፈትሽ። ሌሎች ቦታዎችም ላይ እንደዚሁ ማለት ነው። አይመርጥም። የገሌ ዘር የገሌ ዘር ላይ የገሌ ሀገር ላይ አይደለም። አማኞች ላይ የሚከሰት ማንኛውም ነገር የማያሳስበው ሰው ካለ ጤናማ አይደለም። አካሄዱ ትክክል አይደለም። ወያእሙሩነ ያዛሉ ቢሶብሪ በትዕግስት ዒንደል በላኢ በትዕግስት በመከራ ጊዜ ማለት ነው። ወሹክሪ ዒንደል ረኻ በድሎት ጊዜ ደግሞ በማመስገን ይመክራሉ። አላህ ስብሓነሁ ወተዓላ ቁርአን ላይ በተለያዩ ነገሮች እንደሚፈትነን ተናግሯል። ወለነብልወነኩም ቢሸይእ ሚነል ኸውፊ ወልጁዕ ወነቅሲ ሚነል አምዋል ወልአንፉሲ ወሰመራት ወበሽር ሳቢሪን ብሏል። እንፈትናችኋለን ብሎ አላህ ስብሓነሁ ወተዓላ በፍርሃት እኔ ፍርሃት ይመጣል። አገር ተወረረ፣ ቤታችን ተወረረ፣ ቤተሰቦቻችን ተነኩ፣ የመሳሰለ ነገር ገንዘብን በማጉደልም እንደዚሁ ነፍስን በነፍስም ላይ እንደዚሁ ማለት ነው። እንግዲህ በነፍስ ላይ የሚደርስ ነገር አለ። ነፍስን በቤተሰብ አካላት ላይ ሞት በማምጣት ይፈትንብናል ይፈትንናል አላህ ስብሓነሁ ወተዓላ። ወሰመራት እንደዚሁም በፍራፍሬዎችም እንዲህ ካለ በኋላ ወበሽር ሷቢሪን ይላል አላህ ስብሓነሁ ወተዓላ ትዕግስቶች ትዕግስተኞችን አብስራቸው እነዚያ ሙሲባ ሲያጋጥማቸው ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን የሚሉ ማለት እኛ ለአላህ ነን ወደ አላህም ተመላሾች ነን ብለው የሚሉ ማለት ነው ነቢዩ አለይሂ ሰላቱ ወሰላምም አንድን ባሪያ አላህ ስብሓነሁ ወተዓላ ሲወደው ይፈትነዋል ብለዋል ይህንን ፊትና የወደደ ሰው ለእሱ ውዴታ አለው የጠላ ደግሞ ለእሱ ጥላቻ አለ ብለዋል ኢነላሃ ኢዛ ሐበ ቀውመን ibተላሁም ፈመን ረዲየ ፈለሁ ሪዳ ወመን ሰኺጠ ፈለሁ ሱኽጡ ብለዋል ወሪዷ መውደድም እንደዚሁ ቢሆን ወሪድ ቀቧ ቀቧ መራራ በሆነ ውሳኔም ላይ እንደዚሁ አላህ ስብሓነ ወተዓላ የሚያመጣቸው ለእኛ የሚመሩ ነገሮች ይኖራሉ። ሞት፣ በሽታ፣ ድህነት የመሳሰሉ ነገሮች አሉ። እነዚህ ነገሮች በሚመጡ ጊዜ ደግሞ ይህንን ነገር እንድንወድ ይመክራሉ ነው። እንግዲህ መውደድ ከፍ ያለ ደረጃ ነው በእርግጥ። ከዛ በኋላ ግን ትዕግስት አለ። ትዕግስቱም እጅግ በጣም ትልቅ የሆነ የአላህ ተባረከ ወተዓላ ስጦታ ነው በሚያገኘን በሚያጋጥመን መጥፎ ነገር ላይ ማለት ነው። ግን መጥላት ውስጥ ከገባን ያንን ነገር እያነሳን አላህ ስብሓነ ወተዓላ ለማማረር ውስጥ ከገባን ግን አደጋ ውስጥ ነንና ልንመለስ ይገባል። ወየድዑነ ይጠራሉ፣ ኢላ መካሪሚል አኽላቂ ከፍ ወዳሉ ስነ ምግባሮች ይጣራሉ። ወመሐሲኒል አዕማል እንደዚህ ወደ አማሩ ስራዎች ይጠራሉ። ለምሳሌ ወደ ሸርነት ይጠራሉ፣ ወደ ዙሁድ ይጠራሉ፣ ወደ ስግብግብነት ከስግብግብነት ደግሞ ይከለክላሉ። ወደ ስግብግብነት አይጠሩም ነው። ወያዕተቂዱነ ማዕና ቀውሊህ ሰለላሁ ዐለይሂ ወሰለም ይህንን የነቢዩን ዐለይሂ ሰላቱ ወሰላም ንግግርም ያምናሉ፣ ይቋጥራሉ። አክመል ሙእሚኒነ ኢማና በኢማን በኩል እኮ ታማኞች ሙሉ ኢማን ያላቸው አሕሰንሁም ኸሎቃ ስነ ምግባራቸው ያማረው ያማሩ የሆኑ ናቸው። ይሄ ስነ ምግባር የሚባል ነገር እጅግ በጣም እጅግ በጣም ጠቃሚና ሰዎችን ወደ መልካም ነገር ወደ መልካም አካሄድ የምናስገባበት ትልቅ መሳሪያ ነው። ይሄ ስነ ምግባራችን ከተበላሸ ሰዎች ሌሎች ነገሮቻችን ሁሉ የተበላሹ አድርገው ስለሚገምቱ ዳዕዋው ራሱ ውጤት አይኖረውም። በጣም ጥንቃቄ ያስፈልገዋል። ወየንድቡነ ይጠራሉ ኢላ አንተሲለ መንቀጣዐክ ኢላ አንተሲለ እንድትቀጥል መንቀጣዐከ የቆረጠህን ማለት ነው በዝምድና በኩል ነቢዩ ዓለይሂ ሰላቱ ወሰላምም እንዳሉት ዝምድና መቀጠል ሲባል እየቀጠለውን መቀጠል ሳይሆን የቆረጠውን መቀጠል ነውና ወቶጥየ ትሰጣለህ መን ሐረመካ እንድትሰጥም ማለት ነው ይጠራሉ መን ሐረመካ የከለከለህን ማለት ነው የከለከለህን ከስሜት ጋር የተያያዘ አይደለም መልካም ነገሮቻቸው ማለት ነው ከስሜት ጋር ከነፍስያ ጋር የተያያዘ ቢሆን ኑሮማ ለነሱ የሚሰጥ የሚያከብር የሚወድ ሲኖር ይሰጣሉ ካልሆነ ይከለክላሉ ነው እንደዚህ መሆን የለበትም በእርግጥ ለሰጠ መስጠት እጥፍ አድርጎ መመለስ የነቢዩ አለይሂ ሰላት ሰላም ሱና ነው ነገር ግን ሁሌ እየለዩ ግን እንዲህ አይነት አካሄድ መሄድ ተገቢ አይሆንም ነው። ወተዕፎ ይቅር ትላለህ፣ አማን ዘለመከ ለበደለህ ደግሞ ይቅር ትላለህ። ወሲለቲል አርሓም ዝምድናን በመቀጠልም ላይ እንደዚሁ ወሑስኒል ጀዋር ጉርብትና ማሳመርም እንደዚሁ ነቢዩ ዓለይሂ ሰላቱ ወሰላም ጉርብትናን እንድናሳምር መክረዋልና ነቢዩ ዓለይሂ ሰላቱ ወሰላም። በል እንደውም ጎረቤቶቹ የእሱን ሸር ያልተማመኑበት ሰው አደጋ ውስጥ እንዳለም የጠቆሙበት ሐዲት አለ ነቢዩ ዓለይሂ ሰላቱ ወሰላም ማለት ነው። ያ ምንድነው ነቢዩ አለይሂ ሰላቱ ወሰላም ወላሂ ላ ዩሚን ወላሂ ላ ዩሚን ብለዋል ወላሂ ላ ዩሚን አሉ በአላህ ምን አሉ አላመነም አላመነም ብለው ተናገሩ قيل من يا رسول الله ማን ነው ይሄ ሰው ብለው አሉ ነቢዩ عليه الصلاة والسلام الذي لا يأمن جاره بوائقه ጎረቤቱ እኮ ያልተማመነበት ነው የእሱን አደጋ አሉ። እንግዲህ የዚህ ሰውዬ አደጋ እኮ ይመጣብኛል ብሎ የሚጠረጥረው ከሆነ ይሄ ሰው አደጋ ላይ ነው ማለት ነው። እንግዲህ አላህ ይጠብቀንና والإحسان ማሳመር إلى ال ወደ የቲሞችም እንደዚሁ ወልመሳኪን መሳኪኖችና ወብን መንገደኞችም ላይ እንደዚሁ ማሳመር ወሪፍቅ ቢል መምሉክ መምሉክ ላይ ደግሞ እንደዚህ በእጆቻችን ያሉ ባሮች ዛሬ የሉ ማዘን እንግዲህ ይህንን ብለን ካልን እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም ይህንን መክረዋል። ሸሪዓችን ወደዚህ ነገር ይገፋፋል። በስሮቻችን የሚሰሩ ሰራተኞች ካሉ ደግሞ የበለጠ ሪፍቅ ያስፈልጋል ለእነሱ ማለት ነው። ምክንያቱም እነዚህ ጭራሽ ባሮችም ስላልሆኑ ማለት ነው። ወየንሀውነ አን ልፈክሪ ወልኮየላ ወየንሀውነ ይከለክላሉ አን ልፈክር ወልኮየላ ከኩራትና ከጉራ ይከለክላሉ ወልበቂ ድንበር ማለፍን በሰዎች ላይ ማለት ነው ወልስትጣላ አለ ልከልቅ ቢሐቅ ኢስትጣላም እንደዚሁ በሰዎች ላይ መረማመድ በምላስም በሌሎች ነገሮችም በመጻፍም ሊሆን ይችላል፣ በመናገርም ሊሆን ይችላል። አለል ኸልቅ በኸልቅ ላይ ቢሐቅ በሐቅ ማለት ነው። ለምሳሌ ሰዎች አንዳንድ የሚገባቸው ይሆናሉ። ለምሳሌ ሰዎችን ወደ ጥመት በመጥራት የሚታወቁ ሊሆን ይችላሉ፣ በጽሁፋቸው በምላሳቸው። ነገር ግን እነዚህ ሰዎች ላይ ራሱ ድንበር ማለፍ ተገቢ አይደለም በጭራሽ። ተገቢውን ነገር ነው መናገር ያለብን። አንዳንድ ሰዎች እንደሚያደርጉት ሐታ እንኳን ማለት ነው አካላቸው ላይ ጎዶሎ ነገር ካለ አላህ የኸለቀላቸው ጎዶሎ ነገር ካለ ያንን ነገር እየጠቀሱ ምላሳቸውን የሚያስረዝሙ ቆሻሻ ስነ ምግባር ያላቸው ሰዎች አሉ። አላህ ይጠብቀን ከእንደዚህ አይነቶቹ። መነሳት ያለበት ነገር የጻፉት ነገር የተናገሩት ነገር ነው። ይሄን ተናግሯል፣ ይሄን ጽፏል፣ ይሄ ሰው ችግር አለበት ተጠንቀቁት ይባላል። ናም ይሄ ያህል እሱ እንደ ምክር ነው የሚቆጠረው። ሰዎችን ወደ መልካም ነገር እንደ መጥራት ይቆጠራል። ነገር ግን ዝም ብሎ ዘለፋና ስድብ ብቻ ከሆነ ግን አንዳንድ ሰዎች እንደሚያደርጉት መረጃው ምንድን ነው? ከአህል ሱና የወጣበት ነገር ምንድን ነው ብለህ ብትጠይቀው ምንም ነገር አያመጣም። ነገር ግን ይዛለፋል። አንዳንዶቹ እንደሚያደርጉት ማለት ነው። ምን ይሄ ህልቃቸው ሆኖ ነው። አላህ ይጠብቀንና ድርሻቸው ሆነ ከዕልም ድርሻቸው የሆነ ዘለፋ ብቻ ማለት ነው። ይህን ነገር ልንጠነቀቀው ይገባናል። ስንናገር እኮ በዕልም መሆን አለበት አንደኛ። ሁለተኛው ደግሞ በፍትህ መሆን አለበት። አላህ ስብሐነሁ ወተዓላ ወላ የጅሪመነኩም ሸነአኑ ቀውሚን አላ አላ ተዕዲሉ ብሏል። ለሰዎች ያላችሁ ጥላቻ ፍትሃዊ እንዳትሆኑ እንዳያደርጋችሁ ብሏል አላ ስብን ወተዓላ ከጠላቶችም ጋር ፍትሃዊ መሆን አለብን ሰውየው ሙብተዲዕ ነው ወደ ጥመት ይጠራል ለምሳሌ ጠይብ ኪታቡ ላይ እንደዚህ ብሏል ሙሐደራ ላይ እንደዚህ ብሏል ይባላል ካልሆነ ምንም ነገር ሳይኖር እገሌ የእንስሳ ስም እየጠሩ አላህ ይጠብቀን ፍየል ነው እገሌ ሚዳቋ ነው እገሌ እንደዚህ ነው ይሄ የሚያሳየው የልባቸውን ኩብት ነው ቆሻሻነትን የሚያሳየው እብኑ ቀይም እንዳለው አንድ ሰው ሲቆሽሽ ንግግሩ ሁሉ ቆሻሻ ይሆናል፣ ስራው ቆሻሻ ይሆናል። አንዳንድ ጠንካራ ንግግሮችን እንናገር እንችላለን እኮ የታወቀ ነው። ሙብተዲዎች ላይ ማለት ያ ጠንካራ ንግግር ግን በመረጃ የተደገፈ መሆን አለበት እንጂ ዝም ብሎ ምንም ነገር መረጃ ሳይጠቅስ መዝለፍ አይደለም። አው ቢገይሪ ሐቅ ያለ ሐቅም ቢሆን ማለት ነው እንደዚህ ሀቅ ደግሞ ለማይገባው ሰው መልካም ሰዎችን እያነሱ መዝለፍ አለ። አሁንም አህል ሱናዎችን አህል ሱና ወልጀማ ዑለሞችን እያነሱ የሚዘልፉ አሉ። ለምሳሌ እነ ሷሊህ አልሼክን ሼኽን ሷሊህ አል ያነሳና ለምሳሌ ሆ ኢኽዋኒ ሱብሓነላህ ምን ማለት ነው እንዲህ አይነቱ አካሄድ? እነ ሱለይማን ራሒል እነዚህ ትልልቅ የአህል ሱና ወልጀማዓ አስተማሪዎችን ማለት ነው ዑለሞቻችንን በአጠቃላይ ዘልፈው ዘልፈው ምንም የሚያስቀሩት የላቸውም አንዳንዶቹ ማለት ነው። አላህ ይጠብቀንና። ሌላው ደግሞ በተቃራኒው ምን ያደርጋል? ምክር የሚባል ነገር የለም። ሁሉ አንድ ነው። ሁሉም አንድ ነው። አህል ሱና አንድ ነው። አህል ቢድዓ አንድ ነው። ሶፍያ ኢኽዋን የመሳሰሉ ነገሮች በአጠቃላይ ሁሉም አንድ ነው። ስለዚህ ማንንም አትንካ የሚል አካሄድ አለ። አህል ሱናዎች ወሰጡ ናቸው። ይመክራሉ በስነ ምግባር፣ በመልካም አነጋገር ድንበር ሳያልፉ ወያእምሩን ያዛሉ ቢመዓሊል አኽላቅ ከፍ ከፍ ባሉ አኽላቆች ያዛሉ። ወየንሀውነ ይከለክላሉ። አን ሰፍሳፊሃ በጣም ወራዳ ከሆነው ስነ ምግባር ወኩሉ ማ የቁሉነሁ የሚሉት በሙሉ ወየፍዓሉነሁ የሚሰሩትም ሚን ሃዛ ከዚህ አሁን ካልነውና ወገይሪ ከሌላውም ፈኢነማ ሁም እነሱ እኮ ሙተቢዑን የሚከተሉ ናቸው። ሊልኪታብ ወሱነቲ ኪታብና ሱናን የሚከተሉ ናቸው። እና ይህንን ሁሉ ሲያደርጉ ደግሞ ምንድን ነው ያኔ ቁርአንና ሱናን በመከተል እንጂ ከስሜት ተነስተው አይደለም ነው ወጠሪቀቱም መንገዳቸው ህየ ልእስላሚ የእስልምና ሃይማኖት ነው አለዚ ያበዓሰ አላሁ ብሂ ሙሐመድን ዓለይሂ ሰላቱ ወሰላም ሙሐመድን የላከበት ይሆን ላኪን ነገር ግን ለማ አኽበረ ነቢዩ ሰለላሁ ዓለይሂ ወሰለም ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋልና ሰተፍተሪቁ ማን አነ ኡመተሁ ህዝባቸው የእሳቸው ተከታይ ሰተፍተሪቁ ዐላ ሰላሲን ወሰብዒነ ፊርቃ ወደ ሰባ ሶስት ቡድኖች ትከፋፈላለች ብለዋልና ኩሉሃ ፊናሪ ኢላ ዋሂዳ ሁሉም ደግሞ እሳት ውስጥ ነው አንዷ ስትቀር ብለዋል ነቢዩ ዓለይሂ ሰላቱ ሰላም። ይህንን ነገር እንግዲህ ማምጣታቸው እዚህ ላይ ሸይኹል ኢስላም ኢብኑ ተይሚያ ማለት ነው ሐዲሱ ሰሒህ መሆኑን እየጠቆሙ ነው። ሌሎች ዑለሞቻችንም ሐዲሱ ትክክለኛ ሐዲስ እንደሆነ ተናግረዋል። እነ ሼኹል አልባኒ ከሱ በፊትም ሌሎች ዓሊሞች ተናግረውታል። እነ ኢብኑ ሐጀር አልአስቀላኒ እና ሌሎችም ማለት ነው። አንዳንድ የስሜት ተከታዮች ግን ይህንን ሐዲስ ضعيف ለማድረግ እና ለመጣል ሰዎችም እንዳይቀበሉት ለማድረግ ሲውተረተሩ ላጅታች ሲሉ እናያለን። ነገር ግን ይህ አካሄዳቸው ትክክል አይደለም። ወላ ይልተፈቱ ኢለይህ ወደ እሱም አይዞርም። ወህየ ልጀማዓ እሷ ደግሞ ጀማዓ ናት። ጀማዓ ምን እንደሆነ ከዚህ በፊት አይተናል። እንግዲህ ወፊ ሐዲትን አንሁ አነሁ ቃለ ብለዋል ነቢዩ ዓለይሂ ሰላቱ ሰላም ሁም እነሱ እነዚህች ጀምዓ የተባላቸው የተባለችው መን ካነ ዓላ ሚስሊ ማ አነ ዓለይህ አልየውም ወአስሓቢ ያው በርግጥ ይህንም ራሱ ይህም ራሱ ያብራራዋል። እኔ ዛሬ ያለሁበትና ሰሓቦችም አስሓቢ ያሉበት ነው ብለዋል። እንግዲህ በዛ ላይ ያለ መንካን የሆነ ነው ዓላ ሚስሊ ማ አነ ዓለይህ እኔ ያለሁበት መንገድ አምሳያ ላይ ወአስሓቢ ባልደረቦችም ያሉበት ላይ ብለዋል ነቢዩ ዓለይሂ ሰላቱ ሰላም ስለዚህ ኢባዳዎቻችንን ስንመዝን በዚሁ ነው። ነቢዩ ሰርተውታል፣ አመላክተውታል፣ ሰሓቦች ነበሩበት የሚለው እናያለን። አቂዳም ላይ እንደዛው ማለት ነው። አቂዳም ላይ እንደዛው ለምሳሌ አንድ ሰው አላህ መውጁድን ቢላ መካን ብሎ ቢለን አፋሾች እንደሚሉት ማለት ነው። ጠይብ ይህንን ነገር ነቢዩ ዓለይሂ ሰላቱ ነበሩበት ነበሩበት ካለ ይጥቀስልን፣ ከሐዲስና ከቁርአን መረጃ ያምጣ። አይ ሰሓቦች ነበሩበት ብሎ ካለም እንደዚሁ መረጃ። ነገር ግን መቼም ቢሆን ሊያመጡ አይችሉም ይህንን ነገር እና ሚዛኑ ይሄ ነው። ሷረ አልሙተመሲኩነ ቢልእስላም ልመሕቦ ሷረ ሆነ አልሙተመሲኩነ ቢልእስላም ልመሕቦ ጥርት ያለውን ኢስላም የያዙ አልካሊሲ አልመሕ አልካሊስ ጥርት ያለው አልካሊሲ የጠራ የሆነ አን ከቅልቅል ነገሮች ማለት ሌላ ነገር ያልተቀላቀለበት ፍልስፍና ከሌሎች ሃይማኖቶች ሃይማኖቶች የመጡ መጤ ነገሮች ያልተቀላቀሉበት እሱን የያዙት ሆኑ እነማን ናቸው? አህልሱነቲ ወልጀማዓ ናቸው። አህልሱናና ወልጀማዓ ሆኑ ማለት ምክንያቱም ነቢዩ አለ ሰላት ወሰላም እና ባልደረቦቻቸው የነበሩበትን ኢስላም አጥብቆ የያዘ ሰው ምንም ነገር ያልተቀላቀለበትን ኢስላም ይዟል ነው። ከዚህ ውጭ የሆነን አካሄድ የያዘ ግን የሆነ ነገር የተቀላቀለበትን ነገር ይዟል ነው። ወፊህም እነሱ ስዲቆች አሉ። ስዲቅ እንግዲህ በእውነተኝነት ድካ የደረሰ በጣም እውነተኛ ማለት ነው። ወሹሃዳ ሹሃዳዎችም እንደዚሁ ዓሊሞችና ፊ ሰቢልላህ የሞቱ ናቸው። <clears throat> በእነሱ ውስጥም አሉ ወፊህም ሷሊሑን መልካሞች አሉ። እንግዲህ መልካም ስራ መልካም ስራ ላይ መልካም ንግግር ላይ የሚገኙ ወሚንሁም ደግሞ አዕላሙን ሁዳ አሉ። እንግዲህ የቅን መንገድ ምልክቶች ትልልቅ ምልክቶች አሉ። ወመሳሊሑ ዱጃ የሌሊት ጨለማ መሳሊሖች ብርሃኖችም አሉ እንግዲህ ምክንያቱም ለኡማው ብርሃን ይሆናሉና በእውቀታቸው በስራዎቻቸው ሁሉል መናቂቢ አልመእሱረቲ መናቂብ መንቀብ ሲባል እንግዲህ ምንድን ነው ትልቅ ደረጃ ማለት ነው የዚህ ትልቅ ደረጃ የመጡ የተገኙ ሆኑ የትልቅ ደረጃ ባለቤቶች እዚህ ውስጥ ናቸው አህልሱና ውስጥ ናቸው ወልፈዳኢል መዝኩራ የተወሱ የሆኑ ፈዳኢሎች ብልጫዎች እንደዚሁ ማለት ነው ወፊህም አብዳል በእነሱ ውስጥ ደግሞ አብዳሎች አሉ አብዳል እዚህ ላይ አብዳል ብለን ስንል ምንድን ነው ሶፍዮች እንደሚሉት አብዳል ብሎ ሲባል እየተተካካ አገር የሚጠብቅ ህዝቡን የሚጠብቅ ማለት አይደለም ህዝቡንና ሀገሩን የሚጠብቅ አላህ ስብሓን ወተዓላ ብቻ ነው አብዳል ሲባል እዚህ ላይ ግን ምንድን ነው መልካም የሆኑ የአላህ ባሮች እየተተካኩ አንድ በሌላው ላይ እየተተካካ የሚቆዩ የአላህ መልካም ባሮች ማለት ነው። ወፊህም እነሱ ውስጥ አይመቱ ዲን አሉ ነው። አይመቱ ዲን የዲን መሪዎች አሉ። አለዚነ እነዚያ አጅመዕ አልሙስሊሙን ሙስሊሞች የተስማሙባቸው የሆኑ አላ ሂዳየትህም ወዲራየትህም በእውቀታቸውና ቅን መንገድ ላይ ሆነ ወደዛ የሚጠሩ መሆናቸው ላይ ሙስሊሞቹ የተስማሙባቸው የሆኑ ማለት ነው። ወሁም እነሱ አጣኢፈቱል መንሱራ የተረዳች የምትረዳ የሆነች አላህ የሚረዳት የሆነች ጣይፋ ቡድን ናቸው ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ላይ ገልጸውታል። አለዚነ እነዚያ ቃለ ፊህም ነቢዩ ሰለላሁ ዓለይሂ ወሰለም ነቢዩ ብለዋል በእነሱ ላይ ላ ተዛሉ ጣይፋ ጣይፋ አትወገድም አሉ አንዲት ቡድን ሚን ኡመቲ ከህዝቦቼ አለል ሐቂ ሐቅ ላይ ከመሆን መንሱራ የምትረዳ የሆነች አላህ ይረዳታል። መቼም ደግሞ አለች ይቺ በሐቅ ላይ ያለች ቡድን ምክንያቱም የነቢዩ ዓለይሂ ሰላት ሰላም ኡማ ህዝብ በአንድ ወቅትም ቢሆን በጥመት ላይ አይሰበሰብምና ላ አይጎዳቸውም መን ካለፈውም የተጻረራቸው ወላ መን ከዘለሁም የተዋቸውም አንረዳችሁም ብሎ የተዋቸው ማለት ነው ሐታ ተቆመት ሰዓቱ ሰዓቲቱ እስክትቆም ድረስ ነው نسأل الله أن يجعلنا منهم አላህ ከእነሱ እንዲያደርግን እንጠይቃለን ولا يزيغ قلوبنا ልቦቻችንም እንዳያዘነብልብን بعد إذ هدانا ቅኑን መንገድ ከመራን በኋላ وأن يهب لنا ለእኛም እንዲሰጠን ሚን ለዱንሁ ከሱ ዘንድ ረሕመተን እዝነትን ኢነሁ ሁወ ልወሃብ እሱ ሰጪ ነውና አላህ ስብሓን ወተዓላ والله أعلم وصلى الله على محمد وآله وصحبه ሰለመ ተስሊመን ከቲራ ነው አልቋል። እንግዲህ አንዳንድ ቦታዎች ላይ ፈጠን ፈጠን ማለት ጀመርን። ምክንያቱም ደርሶችን ስናስተላልፍ መጀመሪያ ላይ በተቻለ አቅም ዝርዝር ነገሮች ውስጥ ለመግባት እየተሞከረ ነበረ። ወደ ኋላ ደግሞ ይህንን ነገር ወደ መተው ተገደድን። ምክንያቱም የሰዎች የተማሪዎች ሁኔታ አንዳንዴ ፍጹም የተለያየ እየሆነብን ተቸግረናል። ምክንያቱም አንዳንዱ ቀደም ይላል፣ አንዳንዱ ደግሞ ገና ጀማሪዎች ፍጹም የሚጀምሩ እንዳሉም ስንገነዘብ ወደ ዝርዝር ውስጥ ስንገባ የመደናገር ነገር ይፈጥራል የሚለው ስጋት መጣ። ወላሁ ተዓላ አለም። ወሰሊ ወሰሊሙ አላ ሐቢቢና ወሸፊዕና ሙሐመድን ዓላ አሊሂ ወሰሕቢሂ አጅመዒን